قل إن الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم هل تكرر المعراج እንግዲህ ስለ ስራና ሚዕራጅ እያወራን ያለ ነው هل تكرر المعراج ይላል ሚዕራጅ ተደጋግሟል ይላል هل تكرر المعراج معراج تدقاقموا له قال الحافظ ابن كثير بعد أن ساق الأحاديث الواردة في هذا الموضوع حافظ ابن كثير ብሎ ይላሉ بعد أن ساق الأحاديث ሐዲሶችን ካመጡ በኋላ ማለት ሳቀ ማለት በቋንቋ ደረጃ ከነዱ በኋላ ማለት ነው ግን እዚህ ጋር ምንድነው ካመጡ በኋላ ማለት ነው ሐዲሶችን አልዋሪዳ የተጠቀሱትን ፊ ሀዘል መውዱዕ በዚህ ርዕስ ላይ ማለት ኢስራዕና ሚዕራጅን በተመለከተ ሐዲሱ ከመብዛቱ የተነሳ አንዳንዶቹ ተነሱና ምን አሉ? ኢስራና ሚዕራጅ ወደዚህ ያሰባችሁ ኢስራና ሚዕራጅ ተደጋግመዋል አሉ። ክስተቱ ከመደጋገሙ የተነሳ ማለት ነው። ሐዲቱ በጣም ድግግሞሽ የበዛበት የተለያየ ዘገባዎች ከመምጣታቸው የተነሳ ኢስራና ሚዕራጅም አንድ ጊዜ አይደለም ነብዩ ያደረጉት ያሉ አሉ። እስቲ حافظ ابن كثير من قال وإذا حصل الوقوف على مجموع هذه الأحاديث وإذا حصل كتكست له الوقوف مقوم مالتنا يقوم بلومات على مجموع هذه الأحاديث بالنزي تكلبهن بنزي حديثوش ليه الصحيحة صحيبهن تلي وحسنها حسنهن تلي حديثوش وضعيفها ضعيف የሆኑትንም ጭምር እንደው ጠቅለል ባለ መልኩ እነሱ ላይ ጥቅል በሆነ መልኩ አስቀምጠናቸው እነሱን ቆም አድርገን ብናስተነትን يحصل مضمون يحصل ይከሰታል مضمون ما اتفقت عليه يحصل ይከሰታል مضمون ጥቅሉ የሆነው ሐሳብ ማለት ነው መተፈቀት عليه አንድ የሆኑበት ማለት ነው ግልጽ ነው የኢትፋቅ መስአላ የሚሆነው አለይህ ሚን መስራ ረሱሉላህ ሰለላሁ ዐለይሂ ወሰለም የነቢዩ አለይህ ሰላቱ ወሰላም መስራ መስራ ማለት ማለት ጉዞ አይደለ ሱብሓነ አለዚ አስራ ቢዐብዲህ እንደሚለው ማለት ነው። መስራ ጉዟቸው ሚን መከተ ኢላ በይተል መቅዲስ ከመካ አንስቶ እስከ በይተል መቅዲስ ያደረጉት ጉዞ ወአነሁ መረተን ዋሂዳ ስንቴ ነው? አንዴ ነው የተከሰተው የሚለው ነገር ይገለጽለታል ሰውየው ሐዲስ ضعيف صحيح ሐሰንን እንኳን ተሰብስበው ጥቅል በሆነ መልኩ ተቀምጠው እሱ ላይ ውቁፍ ቢኖረን ውቁፍ ማለት ማለት ነው ስለ ቆም ብሎ ማስተንተን ቢኖር ማለት ወይን اختلفت عبارات الرواة ወይን اختلفت የተቃረነ ቢሆንም ዒባራቱ ሩዋቲ የዘጋቢዎች ምን ዒባራ ገለጻ ማለት ፊ አዳኢሂ ሐዲሱ ምን በማለት ላይ በማስተላለፍ ላይ ማለት ነው አው ዛደ ባዕዱሁም ወይም ከፊሎቹ ቢጨምሩም ማለት ነው ፊህ በዛ ውስጥ አው ነቀሰ ሚንሁ ወይ ከሱ ቢያጓድሉም ማለት ነው አው ዛደ ባዕዱሁም ከፊሎቹ ቢጨምሩም አው ነቀሰ ሚንሁ ወይ ከሱም ቢያጓድሉ ግልጽ ነው የተከሰተው አንዴ ነው ማለት ገለጻቸው ቢለያየው ፈኢነ ልኸጣ ጃኢዙን ስተት እኮ የሚበቃ ነው አላ መን አደል አንቢያ አለይህም ሰላም ከአንቢያዎች ውጪ ባለ በማንኛውም ላይ ስተት ሊከሰት ይችላል ስለዚህ ስተቱ ከማን ሊሆን ይችላል ከዘጋቢዎች ሊሆን ይችላል እንጂ የተከሰተው እስራና ሚዕራጅ ስንቴ ነው አንዴ ነው ይላል ወምን ጀዐለ ሚነናስ ይላል ወመን ጀዓለ ያደረገ من الناس ከሰዎች كل رواية እያንዳንዱን ምን ዘገባ خالفت الأخرى ሌላውን ተቃርናለች ብሎ ማለት ነው ያደረገ مرة على حدة የእያንዳንዱን ዘገባ مرة على حدة በራሷ ሁኔታ ላይ ሂደቲ ማለት በራሷ ሁኔታ አንዳንድ ጊዜ ብሎ የቆጠረ ማለት ነው። የሆነን ዘገባ ሲያገኝ ይሄ የአንደኛው እስራኤልና ሚዕራጅ ክስተት ነው ይላል። ግልጽ ነው። የዚህኛውንም ሲያገኝ ደግሞ የዚህ ይሄም ሌላኛው እስራኤልና ሚዕራጅ ነው እያለ ያጸደቀ እደግመዋለኝ ወመን ጀዓለ ያደረገ ቢነናስ ከሰዎች ኩለ ሪዋየትን እያንዳንዱን ሁሉንም ዘገባዎች ካለፈት ልኹራ ሌላኛውን ስትቃረን የሆነ ነገር ሲያይ አሃ እቺ ሌላ ኢስራና ሚዕራጅ ነች ይላል። መረተን አላ ሂደቲን እሱን በአንድ ገደብ የዚህ ክስተት ነው ብሎ ይፈርጇል። ሂደቲ ማለት ገብቷቸዋል። የአንድ ክስተት ነው፣ ይሄም ራሱን የቻለ የእስራና ሚዕራጅ ክስተት ነው ይላል። ትንሽ ከተቃረነበት ይሄ ሌላ እስራና ሚዕራጅ ነው እያለ ይፈርጃል። በዚህ ሁኔታ ከተጓዝን ይላል ፈአትበተ ኢስራአትን ሙተዐዲዳ ብዙ ቁጥር ያላቸውን ኢስራና ሚዕራጅን ምን ይላል ያጸድቃል ይህ ሰው በዚህ አይነት አካሄድ ላይ ከተጓዘ ማለት ነው إسراءات متعددة ተግባባል ብዙ ቁጥር ያላቸውን ኢስራና ሚዕራጅን ነው እያጸደቀ ያለው فقد أبعد በዚህ ደግሞ ሁኔታ ላይ ከተጓዘ ሰውየው ፈቀድ አብዓደ ርቋል በቃ ወአግረበ ወሀረበ ሱብሃንአላህ ወሀረበ በቃ ገሪብ ሆኗል። እንደው በቃ እንግዳ ሆኗል ማለት ነው። ሰው ግልጽ ነው። ገሪብ ሆኗል። እንደው እንግዲህ የሆነን ነገር አመጣ ማለት ነው። ወሀረበ ደንብሯል፣ ሸሽቷል። ኢላ ገይሪ መህረቢ መሸሸት ወደ ሌለበት ቦታ ነው የሸሸው። ገለጻው በጣም ደስ ይላል። ወላሂ ሐቅ ሐቅ የራቁ ሰዎችን እንዲህ አይነት ቃል መጠቀም ደስ ይላል። ፈቀድ አብዓደ ወአግረበ ወሀረበ ኢላ ገይሪ መህረቢ መሸሽ በሌለበት ቦታ ነው የሸሸው ወለም የተሐሰል አላ መጥለቢን ወለም የተሐሰል ሰውየው ማግኘት አልቻለም ማለት ነው መድረስ አልቻለም አላ መጥለቢ ምን ያለው ተፈላጊ የሚባለው ነገር ላይ መድረስ አልቻለም ወቀድ ሰረሐ ባዕድሁም ከፊሎች እንግዲህ በግልጽ ፍንትው መልኩ አስቀምጠዋል ይላል ወቀድ ሰረሐ ግልጽና ፍንትው ባለ መልኩ አስቀምጧል። ባዕዱሁም ከፊሎቹ ሚነል ሙተአኺሪን ከምኖች ከሙተአኺሮች ሙተአኺሪን ማለት ማለት ነው ኋላ ላይ ከመጡት ማለት ነው። እሺ ሙተቀዲሚን ካልኩኝ ካለፉት ዑለማዎች ነው። ሙተአኺሪን ማለት ኋላ ላይ ከመጡት ዑለማዎች የክፍለ ዘመናችን ግልጽ ነው። ዑለማዎች ከምንላቸው ቢያነው ሰለላሁ ዐለይሂ ወሰለም ኡስሪየ ቢሂ መረተን ነቢዩ አንድ ጊዜ ነው ምን ያሉት ኢስራ ያደረጉት አሉ። መረተ ሚመካ ከመካ ኢላ ቤይትል መቅደስ ፈቀጥ አንድ ጊዜ ብቻ አሉ። ወመረተን እዩ ልብ በሉ ሚመከተ ኢላ ቤይትል መቅደስ ነው ያሏቸው ፈቀጥ አንዴ አሉ። ወመረተን ሚመካ ኢለ ሰማ ፈቀጥ አንዴ ደግሞ ከመካ ስቴት እስተ ሰማ ሄዷል ፈቀጥ አንድ ጊዜ ስንት ሆነ ማለት ነው እንደነሱ አባባል ሁለተኛ ይሄ ደግሞ ይህ ደግሞ ዘመነኞች ያሉት ናቸው ግልጽ ነው ሙታኺር ከሚባሉት ለማዎች ያሉት ግልጽ ነው ቀውላቸው የሚደገፍ አይደለም ገብታቸዋል ብለዋል ወመረተን ኢላ ቤይትል መቅዲስ አሉ ደግሞ አንዴ ደግሞ ከቤይተል መቅዲስ ኢላ ቤይተል መቅዲስ ወደ ቤይተል መቅዲስ እስራ አድርጓል ከመካ ማለት ወሚንሁ ኢለሰማ ከቤተል መቅዲስ ደግሞ ከቤተል መቅዲስ ደግሞ ኢለሰማ ወደ ሰማይ ተጉዟል አሉ። ወፈሪሐ ቢሃዘል መስለክ ይህንን ራእይ ያመጣው ሰው ደግሞ በዚህ ባመጣው ሀሳብ በጣም ተደሰተ። መስለክ ማለት ማለት በዚህ ጉዞ አያችሁ፣ በዚህ አካሄድ ከሄድን ሁሉንም ሀዲሶች ምን ማለት እንችላለን? ማጣጣም እንችላለን አለ። ዋናው ቀድ ظፈረ ቢሸይء የኽሉሱ ብሂ ሚን አልእሽካላት ይህ ሰው እንግዲህ በአመለካከቱ አሉ ዋናሁ ቀድ ظፈረ በቃ ማለት ሐቅ ላይ የደረሰ መስሎታው ظፈረ ማለት እድለኛ እንደሆነ ቆጠረ ግልጽ ነው እድለኛ ወይም በቃ ቻንሰኛ ነው ቢሸይን ባላች ነገር የኽሉሱ ቢሂ በሱ ያው ምን የሚልበት የሚጸዳበትና የሚጠራበት ሚነል ኢሽካላት ከምን ኢሽካላት ማለት ነው ሴቶች ከግጭት አይደል ከግጭት እነዚህ ሀዲሶች ይጋጫሉ የሚሉት አይጋጩም በዚህ አይነት ሁኔታ ከሄድን አሉ በዚህ አይነት ሁኔታ ከሄድን ይጋጫሉ የተባሉት ሐዲቶች አይጋጩም ስለዚህ ይሄ ተገቢ ነው አለ ኢስራው እንዴት ነው አለ ከመካ እስተ ቤተል መቅደስ አንዴ አንዴ ደግሞ ኬት ከሰማ ስቴት ከመካ እስከ ሰማይ ደግሞ የተጓዙበት ጉዞ ሌላኛው ደግሞ ከበይተል መቅዲስ አንስቶ እስከ ሰማይ ተጓዙበታል። ግልጽ ነው። ስንት አደረገው? ሶስት። ግልጽ ነው። ሶስት አደረገው። ወሃዛ በዒዱን ጅደን አሉ እንደውም ፈውዛን። ይሄ ደግሞ በጣም የራቀ ነው አለ እንደውም ይሄ ደግሞ በጣም የራቀ ነው። ወለም ዩንቀል ሃዛ አን አሐድ ሚን ሰለፍ እንግዲህ አሁን ረድ የሰጡት ከሙተአኺሮች ለሆኑትም ነው። ግልጽ ነው የሰጡት። ይሄ ደግሞ ከሰለፎች አልተገኘም ነው። ወለው ተዓደደ ሀዘ ተዓዱድ ይህ አይነት ተዓዱድ ቢኖር ብዙ ቁጥር ያለውን ኢስራና ሚዕራጅን በተመለከተ ብዙ ቁጥር ያለው ቢኖር ኖሮ ለአክበረ ነቢዩ ስለ ላ ሰለም ቢሂ ኡመተሁ ነቢዩ አለህ ሰላቱ ወሰላም ለማ ይናገሩ ነበር ለኡመታቸው ይናገሩ ነበር ወለነቀለሁ ናሱ አለ ተዓዱዲ ሰዎችም ወደ እኛ ነቅል ባደረጉ ነበር ነቅል ማለት ማለት ነው ሴቶች ባነሱ ባመጡ ነበረ አለ ብዙ ቁጥር መኖሩን ኢስራ ብዙ ቁጥር መኖሩና ወተከሩሪ ምን ያለ የተደጋገመ ድግግሞሽ እንዳለው ወደ እኛ ያመጡልን ነበር። ይህ ግን ከእውነት የራቀ ቀውል ነው አሉ ፈውዘ ወዛዕመ እንደውም የማን ንግግር ነው? ናም የእብኒ ከቲር ነው አይደል? የኢብን ከሲርን ንግግር ነው ያመጡት አይደል ሐፊዝ ኢብን ከሲር ብለዋል ብሎ ነው ወዘዓመ ባዕድሁ ከፊሎች ደግሞ ሞገቱ ጠረጠሩ ባዕድ ሱፊያ እነ ልሚዕራጅ አሉ ሚዕራጅ እኮ አሉ ወቀዐ ለሁ ሰለላሁ ዐለይሂ ወሰለም ተላፊነ መረተን ሱፊዮች ደግሞ በቃ እነሱ ተዋቸው የሚያመጡት ነገር በቃ ضعيፍን ለቃቅሞ ብቻ ሳይሆን ሌላም አለ ግልጽ ነው እኛ ተገልጾልን ነው እያሉ የሚሉት ነገር አለ። ግልጽ ነው። እኛ በኢሻራ ያገኘ ነው እያሉ የሚሉት ነገር አላቸው። ሰላሲነ መረተን ሰላሳ ጊዜ ተከስቷል አሉ ኢስራና ሚዕራጅን። ሱብሃንአላህ የሶስቱ ሲገርመን እነሱ ደግሞ ስንት አመጡ? ዜሮን ጨምሮ ሰላሳ ደረሱት። ወቃለ بعضهم كفيلوچ ولالو 34 مره 40 عفوا 34 ጊዜ አሉ ዋሂደተ ሚንሃ ቢጅስሚ አሉ ዋሂደተ ሚንሃ ቢጅስሚህ ሸሪፍ አንደኛ የተከሰተው አሉ ነቢዩ አለይሂ ሰላም በአካላቸው ነው ኢስራና ሚዕራጅ የሄዱት አሉ። ቢጅስሚ ማለት በምኑ በተከበረው በአካላቸው ነው አሉ። ወልባቂ ቢሩሂሂ የተቀረውን ደግሞ በሩሃቸው አላህ ዘንድ ሄደዋል። በምናቸው በሩሃቸው ሄደዋል። ስለዚህ 34 ከሆነ 33ቱም በምንድን ነው ሄዱት? በሩሃቸው ሄደዋል። 30 ደግሞ ያሉት ደግሞ 29 ጊዜ በሩሃቸው ሄደዋል ማለት ነው። ወቂለ ተብሏል ካነ ሊስራኡ መረተይን አሉ። ሌሎቹ ደግሞ ምን አሉ? የሁሉንም እያመጣ ነው። ኢስራ የተከሰተው አሉ ሁለቴ ነው አሉ መረተን የቅባተን አንድ ጊዜ የተከሰተው ንቃት ላይ ባሉ ነው። ነብዩ እየነቅተው ሳይተኙ አሉ። ወመረተን መናመን አንድ ጊዜ ደግሞ በምንድን ነው በመናም ነው። ባለፈው እንዳየ ነው መናም አይቆጠርም ብለናል። ምንም ተአምር አይደለም ብለን የለ እንዴ? በህልሙ ሰውዬ የትም ቢሄድ ምን አይደለም ብለን ተአምር ተብሎ አይቆጠሩም። እኛ የፈለግነው ኢስራና ሚዕራጅ አላህ ስብሓነሁ ወተዓላ ተአምር ብሎ ያስቀምጠው ነው የፈለግነው። ወአስሓቡ هذا القول እነዚህ ሰዎች ቆይ ሁለት ሁለት ጊዜ ያደረጉት ሰዎች ደግሞ القول كأنهم أرادوا الجمع بين حديث الشريك በሐዲሶች መካከል አንድ ለማድ ነው። በማን ሐዲስ? በሸሪክ ሐዲስ መካከልና ሌሎች ዘገባዎችን በተመለከተ ሐዲስ ሸሪክ ላይ ምን ይላል? ሐዲስ ሸሪክ የዘገበው ላይ ወቀውሊሂ ثم استيقظت ከዛ ምን አልኩኝ ነቃሁኝ ነቃሁኝ የሚለው ስላለ በንቃት ይሄዱታል በመናም ይሄዱታል ብሎ አስቀመጠ። ይህን አዲስ አንድ ለማድረግ ነው። ወበይነ ሳኢሪ ሪዋያት ሌሎ የተቀሩትን ዘገባዎች አንድ ለማድረግ ብለው የሄዱበት አካሄድ ነው። ወከዛሊከ ሚንሁም መን እንደዚሁ ከእነሱ ውስጥም ያላለ በልካነ መረተይን በእርግጥ ሁለቴ ነው የተከሰተው አሉ። መረተን ቀብለል ወሕይ ወመረተን ባዕደሁ ወሕይ ከመምጣቱ በፊት አንዴ አንዴ ደግሞ ከወሕይ በኋላ አሉ። ወሕይ ከመምጣቱ በፊት ነቢይ ናቸው እንዴ አላህ እዛ የሚወስዳቸው? የነቢይነት ማዕረግ አልተሰጣቸውም። ወሕይ መሳል መጣል እንዴ? ወሚንሁም መን ቃለ በል ሰላተ መራት አሉ። ሌሎቹ ደግሞ ሶስቴ ነው አሉ። መረተን ቀብለል ወሕይ አሉ ከወሕይ በፊት አንዴ ወመረተይኒ ባዕደሁ ወሕይ ከመምጣቱ በኋላ ደግሞ ሁለቴ አሉ وكلما اشتبه عليهم لحظة زادوا مرة للتوفيق وكلما اشتبه عليهم لحظة ሐዲሶችን ጥናት ሲያደርጉ ቃላት ሲመሳሰልባቸው ማለት የሆነ ምንድነው ሲቀላቀልባቸው ለፍበተን አንድ ቃልም ሊሆን ይችላል ዛዱ መረተን ይቺም ሌላ ነች ይላሉ። ግልጽ ነው። ሐዲስ የሚመሳሰል ከሆነ ማጣጣም ነው የመጀመሪያው ብያለሁ አይደል? ከዚህ በፊት ግልጽ ነው። ሐዲሶች ተጋጭቷል ብለን ሁክም ከመስጠታችን በፊት ሀዲስ ላይ ያለ ተርቲብ ምንድነው? ሐዲሶችን ማጣጣም ማስማማት ነው። ግልጽ ነው እንጂ ገና የሆነ ለፍዝ መጣብኝ ይሄንን ልፈርጀው በዚህ የሚባል ነገር የለም። ተግባባን እነዚህ ሰዎች ግን አንድ ቃል ከጨመረባቸው ይሄ ሌላ ሐዲስ ነውና ይሄም ሌላ ኢስራ ነው ይላሉ ትንሽ ከተቃረነ ዛዱ መረተ ሊተውፊቅ አንድ ለማድረግ ዘገባውን ይሄ ሌላ ኢስራ ነው ይለዋል قال ابن القيم رحمه الله تعالى ابن القيم ብሎ ይላል የሱ ደግሞ غራ በጣም የሚገርም ንግግር ነው ዝገ የተናገረው رحمه الله تعالى يا عجبا لهؤلاء በጣም ይገርማል የነዚህ ሰዎች ሁኔታ ባረከላሁ ፊኩም ትንሽ በጠን እያልኩ ስለሚሆን ንቃት ይጠበቃል እሺ ከእናንተ እሺ ያ አጀበ ለሃኡላ በጣም ይገርማል የነዚህ ሰዎች ሁኔታ አለ አለዚነ ዘዓሙ እነዚህ የሞገቱ የተረተሩ ሰዎች አነሁ ካነ ሚራራን ምን ያሉት ስራና ሚዕራጅ በጣም በድግግሞሽ ብዙ ጊዜ ነው የተደረገው ያሉት ማለት ነው። ኬፈ ሳቀ ለሁም እንዴት ግን አስመቻቸው አለ። ጥያቄ እየጠየቃቸው ነው። ኬፈ ሳቀ ለሁም አየቡኑ እንዴት ግን ለዚህ ያበቃቸው እንደው አጥጋቢ ሆነላ ሳቀ ማለት አጥጋቢ ሆኖ ታያቸው። አየቡኑ አንው ፊ ኩሊ መረቲን አሃ ጠረጠሩ ማለት ነው። አየቡኑ አንው ፊ ኩሊ መረቲን በእያንዳንዱ ማራ ላይ ማለት ነው እንደነሱ ሐሳብ ብዙ ሐዲሶች አይደለም ትፍረድ አለይሂም ሰላት 50 በነቢዩ ላይ 50 ሰላት ዋጂብ ይሆናል ማለት ነው አሉ። በእስራና ሚዕራጅ ጉዞ የመጀመሪያ ሰላት ግድ የሆነው ስንት ነው? 50 አይደል? ከዛ ሲመላለሱ ሲመላለሱ ስንት ሆነ? አምስት ሆነ አይደል? እንደነሱ አባባል ሰላት በነቢዩ ላይ ዋጅብ የሆነው 50 ሰላት ፊ ኩሊ መረቲን ቱፍረድ አለይሂም ሰ በሁሉም በቃ በተጓዙ ጊዜ ሀምሳ ሀምሳ ሆኖባቸው ነበረ ማለት ነው አሉ። ምሳሌ ስንት ጊዜ እስራ ካደረጉ እንደነሱ ሰላሳ ጊዜ ከሆነ ግልጸዋለ እ በእነዚህ ሁላ ጊዜ ላይ ሀምሳ ሀምሳ ሆኖባቸው ነበረ። ثم የተረደድ በይነ ረቢሂ ወበይነ ሙሳ በጌታቸውና በሙሳ መካከል እየተመላለሱ ሐታ ተሲረ ኸምሰን አምስት እስኪሆን ድረስ ተመላለሱ ማለት ነው። በሁሉም ይስራ ላይ ግልጽ ነው። ኢስራ አድርጓል በሁሉም ካልን እ ነብዩ በአንደኛው ኢስራ ላይ መሄዱ አምሳ ሆነባቸው። ከዛ ጌታቸው ጋር ጌታቸው ጋር ሄዳሉ። ሙሳ ደግሞ አረ ሂድና አስቀንስ የኔ ሙማት አልቻለም ሲላቸው እየተመላለሱ አሁንም እንደዚህ ሆነ ማለት ነው እ ይሄ ነው አባባላቸው። የፈለጉት ثم يقول ከዛም በኋላ አላህ ይላቸዋል ለሳቸው አምደይቱ ፈሪደቲ ግዴታዬን ቀጥያለሁ በቃ በዚህ ወኸፈፍቱ አን ዒባዲ ከባሪያዎቼ ምን ብያለሁ አቅልያለሁ አምደይቱ ፈሪደቲ ማለት ግዴታዬ እንዲተገበር በዛው እንዲቀጥል አድርጌያለሁ በየትኛው በአምስት ማለት ነው ግልጽ ነው አምስት ላይ ሲደርሱ ወኸፈፍቱ አን ዒባዲ ከባሪያዎቼም አቅልያለሁ ብሎ ይላቸዋል ثم يعيدها في المرة الثانية خمسين ከዛም ለሌላኛው የኢስራን ሚዕራጅ ጊዜ ደግሞ አሁንም እንደዚሁ 50 ሰላት እ ይመለስባቸውና ثم يحطها عشرا عشرا ከዛም 10 10 እየተቀነሰላቸው ይመጣል ማለት ነው አሉ ይሄ ሙስተሂል ነው አሉ ይህንን ማምጣት እንዲህ አይነት ነገር ተደጋግሞን የተከሰተ ያለ ሰዎች ይሄ ነው በቃ ሰላትም የተደነገገችው ስንቴ ነው ሊሉ ግልጽ ነው وقال ابن كثير رحمه الله تعالى ابن كثير رحمه الله تعالى ብሎ ይላል وكان بعض الرواة እሱ ያለው በቃ ዘጋቢዎች ጋር خطا ሊኖር ይችላል ግልጽ ነው እንጂ ሙተዓዲድ አይደለም ብሏል وكان بعض الرواة يحذف ያው ሐዲስ ላይ እንደሚታወቀው በነገራችን ላይ እብን ከሲር በሐዲስ ላይ ራሱ ጠበብት ነው ግልጽ ነው ጎበዝ ነው በጣም ወካነ በአብዛኛው የሚታወቀው በምን ላይ ነው? በተፍሲር ላይ ቢሆንም በጣም በሐዲስ ላይ ራሱ ሊቅ ነው። በታሪክ ላይም ብትወስደው እንደዛው በተለይ አልቢዳያ ወኒሃያ የሚለው ኪታብ ወደ 30 ምናምን ጀለድ መሰለኝ እንጃ የሚገርም ኪታብ አልቢዳያ ወኒሃያ ራሱ ስሙ እንደምታዩት ቢዳያ ምን ማለት ጅማሬና ማብቂያ አይደለም እስከ እስከ የውመል ልቂያማ የሚሆንን ታሪክ ነው የሚነግረው ወላህ አጃይብ ነው የምትሉት ቢዳያ ሲል ነፍሳችን ከመፈጠሯ በፊት ነፍሳችን የኛ ከመፈጠሩ ቀለም አንስቶ ይነግራል የአደምን የምን እንዳለ የሸኩል እስላም ተኛ ታሪክ ይፈልግ ይነግራል ኢላ ኒሃያ ሲል ግን እስተ የውመል ባዕስ ድረስ ያለው እስተ ቂያማ ድረስ የሚከሰተውን ነገር ይነግራል ግልጽ በሀዲስ ተንተርሶ ነው የሚገርም ኪታብ ነው አጃኢብ የሆነ ኪታብ እኛ ለመሸከም የሚከብደንን እሱ ግን ጽፎታል وقال ابن كثير رحمه الله تعالى وكان بعض الرواة يحذف بعض الخبر من إلى كفي الزقابي وشالة يحذف بعض الخبر أن عند خبر يتولى بعض الخبر للعلم به ከማወቅ ማለት እያወቁ ይላል አው የንሳሁ ወይም ደግሞ ይረሷል አው የንሳሁ ገባችሁ ይረሷል ወይ አውቆ ይተዋል بعد الخبر يحذف ማለት ማለት يحذف ማለት ይተዋል ሐስፍ ያደርጋል ያወጣል ማለት ነው አይደል አው የንሳሁ ወይ ይረሳል ለመናገር ይረሳል አው የዝኩሩ ማ ሁወ አልአሐም ዒንደሁ ወይም ደግሞ እሱ ዘንድ አንገብጋቢ የሚባለውን ይጠቅሳል። ይህም ባልናገርም ችግር የለውም ይልና አንገብጋቢ የሚለውን ብቻ ይናገርና ሌላውን አይነግርም። አው የብሱጡ ታረተን ወይም አንዳንድ ቦታ ላይ በጣም ያብራረዋል ጨምሮበት ማለት ነው። ፈየሱቁሁ ኩለሁ ሁሉንም ነገር ይነግራል። አሁን እንዴት ነው የሚደረግ? ሐስፍ ሲያደርግ ይሄ ሌላ ስራ ይመስላል ማለት ነው። እየተረዳችሁ ነው ሴቶች? እየተረዳችሁ ነው እ አይደለም وكان بعض الرواة ከፊል ዘጋቢዎች يحذف بعض الخبر ከፊል ኸበርን حذف ያደርጋሉ። حذف ማለት ማለት መተው አይደል እንዴ? መተው ያስወጣሉ። للعلم به ያወቁት ማለት ነው። በቃ ማለት ይሄ የሚታወቅ ነው ብለው ማለት ነው። أو ينسى ወይም አንዳንዴ ይረሳሉ አው የትኩሩ ወይ ይጠቅሳል ማህወል አሐም እንደው ይሄ አንገብጋቢ ነው የሚለውን ብቻ ይጠቅሳል ይሄ ነው አንገብጋቢ ብሎ ይነግራል ሌላው ሙሉን ሳይነግር አው የብሱጡ ታረተን ወይም ደግሞ አንዳንድ ቦታ ላይ ማብራሪያም በጣም ይዘረገዋል ፈየሱቁ ኩለ ሁሉንም የዘገባውን ይነግርሃል ወታረተ የሕሊፉ አሙኻጠቢሂም አንዳንዴ ደግሞ የሕዚፉ ሙኻጠቢሂ ከሚያናግረው ሰው አንጻር ይተዋል ቢማ ሁወ ለአንፋ እንደው እሱ ዘንድ ጠቃሚ ነው የሚለውን ነገር ብቻ ይነግረዋል ለሚያናግረው ሰው ማለት ነው ከሚያናግረው ሰው አንጻር ነው የሚነግረው ማለት ነው አሁን ለእናንተና ለሌላውም ነግረው አንድ ላይሆን ሆን ይችላል እንደዛ ሊያደርጉ ይችላሉ እነዛ ታዲያ ይመጡና ሰላሳን በለው ወይም ደግሞ ሶስትም በለው ያደረጉት በምን ይላሉ? ሀስብ ያደረገው ላይ ምን ይላል? አ እቺ እዚህ ጋር ስለሌለ እቺኛው አንደኛ የስራ ነች ይላሉ። ወይም ደግሞ ዘጋዊ የረሳበት የለም ሳይጠቅስ እቺ ደግሞ ሁለተኛ የስራ ነች እንደዛኛው ስላልሆነ ይላሉ። ወይም ደግሞ በጣም ማብራሪያ የበዛበትን ቦታ ላይ በጣም የጠቀሰ እቺ ሶስተኛ የስራ ነች ይላል። ግልጽ ነው። ይህንም ማስተዋል አልቻሉም። ومن جعل كل رواية إسراء على حيدة كما تقدم عن بعضهم فقد أبعد جدا ومن جعل ያደረገ كل رواية ሁሉንም ዘገባዎች እዛም የተዘገቡ እዚህ የተዘገበው ነው كل رواية إسراء በኢስራ ዙሪያ ላይ على حيدة በእያንዳንዱ ቁጥር ግልጽ ነው እያንዳንዱ ቁጥር ሰጥቶት ከሆነ ከማ ተቀደመ عن بعضهم ከፊሎቹ እንዳስቀደሙት فقد أبعد جدا በእርግጥ በጣም ሩቁ ሄዷል ይህ ሰው ትክክል አይደለም ነው ግልጽ ነኝ አሁን የሆነ ክስተት ተከስቶ እኮ እዚህ ውስጥ ያላችሁ ተማሪዎች ሴቶችም ወንዶችም ያንን ክስተት ዘግቡ ብትባሉ አንዳንዱ አሃሙን የሚዘግባል አንዳንዱ አሃም አይደለም እያለ ሀስፍ እያደረገ በራሱ የሚዘግብ አለ ግልጽ ማለ ያን ክስተት ማለት ነው ያው ላይ የተለያየ ክስተት ሊባል ነው እንዴ አይደለም አይደል ዘጋቢዎቹ እንግዲህ አንዳንዱ ደግሞ በጣም አብራርቶት የዛን ቀን ክስተት አይመስልም ሲናገር ማለት ሌላ ክስተት ነው የሚለው። ስለዚህ ይሄ ሁላ እንግዲህ እሽካል አድርጎባቸው ነው ነው የሚለው ወዛሊካ አነ ኩለ ሲያቃት ሁሉም በዚህ ዙሪያ ላይ የመጡ ሐዲሶች ሁላ ሲያቃቸው አመጣጣቸው ፊሃ ሰላም ፊሃ በውስጧ አሰላሙ አለል አንቢያ ሲያቃቶች ላይ ማለት በሀዲሱ ሲያቅ ላይ በመጡበት አመጣጥ ላይ ነቢዩ አለይሂ ሰላቱ ሰላም በአንቢያዎች ላይ ምን ብለዋል? ሰላም ብለዋል አይደል? በአንደኛው ሰማይ ላይ ሲያልፍ ሁለተኛው ላይ ምን ወፊ ኩል ሚንሃ ዩዓርፉሁ ቢሂም በሁሉም ላይ ደግሞ ያሳወቋቸው ነበር፣ ይተዋወቋቸው ነበር። መን ሀዛ ያ ጅብሪል ይሉታል። ጅብሪል ማን ነው ይሄ ይሉታል፣ ጠይቁታል። ይነግራቸው ግልጽ ነው። እሳቸውም ይተዋወቃሉ ማለት ነው። ወፊ ኩሊሃ ዩፍረድ አለይሃ ሰለዋት በእነሱ አባባል ከሆነ ወፊ ኩሊሃ ዩፍረድ አለይህ ሰለዋት በሁሉም ታዲያ ነብዩ ይተዋወቋቸዋል ማለት ነው። ግልጽ ነው። በአንደኛው ኢስራ ላይ ሄደው ተዋወቋቸው። እንዴ ባለፈው ተዋውቀን የለ እንዴ ምናምን እንደዛው የሚዘግቡ ከሆነ ማለት ነው በሁሉም ላይ ሰላምታ ምናምን ተለዋውጧል የሚል ነው አይደለ? ዘገባ ከመጣ እንደነሱ አባባል ሁሌ ሲሄዱ ነብዩ ይስራ ከማን ጋር ይተዋወቃሉ? እ እ ከአንቢያዎች ጋር ይሄ ማን ነው? ጅብሪል ሲሉት ይሄ እንትና ነው እያሉ ይነግሩታል። ይሄ ወላሂ ዝም ብሎ የማይሆን ጨዋታ ነው። ግልጽ ነው አለ እንዴ? በሁሉም ሲጓዙ ነብዩ ይተዋወቃሉ። ባለፈው ተዋውቀ የለ ነው የምትለው አይደል ራስህ እንዲሁ በዱንያ ላይ እንኳን የምትኖረው ጋር ብትተዋወቅ ግልጽ ነው። ተገናኝተን ነበር እኮ ነው የምትለው። ፈከይፈ ዩምኪኑ እንዴት ነው የሚያመቸው? አዩዳዓ ተዓድዱ ዛሊክ ይሄ ኢስራና ሚዕራጅ የሚባለው ብዙ በቃ ከዘገባዎቹ አንጻር ተንተርሰን ብዙ ጊዜ ነው ነብዩ ኢስራና ሚዕራጅ ያደረጉት ማለቱ ሀዛ ፊ ጋየት ልቡዕድ ይሄ በጣም ድጋ የደረሰ ሩቅ ነው አለ ጋያ ማለት ነው። ድክ ያደረሰ ሩቅና ወልስቲሓለቲ መሆን የማይችል ነገር ነው። ወላሁ አዕለም አለ። ሐቂቃው የሚያውቀው አላህ ነው ስለዚህ እስራና ሚዕራጅ የተከሰተው ስንቴ ነው? አንድ ጊዜ ብቻና ብቻ ነው። ሌላ ኪታቦች ላይ እንዲህ እንደው ሆኖ እንደው ብታገኙ ይሄ ሁላ ምንድነው? ትክክል አይደለም። ዘገባዎቹ ቢበዙም እኛ ደግሞ እሱን ዘገባዎችን ተንተርሰ ምኑን አናበዛው ስራና ሚዕራጁን አናበዛውም ተግባባ ያንን ሊያስረዳ ፈልጉ عموم رسالة محمد صلى الله عليه وسلم والرد على من أنكر ሁለተኛው እንግዲህ ነቢዩ አለይሂ ሰላቱ ወሰላም ከሌላው ለየት የሚያደርግ ሙዕጂዛዎች ውስጥ እያየን ያለ ነው አይደል? ዑሙሙ ሪሳለቲ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢዩ አለይሂ ሰላቱ ወሰላም ሪሳላቸው መልእክተኛ ተደርጎ መላካቸው አም ነው ለሁሉም የሰው ዘር ነው በቃ የተላኩት ለጂኒውም ሳይቀር ወረድ አላ አንከር ለዚህ ደግሞ አስተባባዮች መልስ ይሰጣል አለ በደንብ አዳም የቁሉ ጀማዓቱ ሚን አልየሁድ ነው ይሁዶች አንዳንዴ እኛንን ሀቅ ላይ ይላሉ አይደል ነሳራዎችም አክለይ ነው። ይሄ ካልተመቻቸው ደግሞ ሌላ አካሄድ መሐመድም የራሱ ዲን እምነት አለው፣ እኛም የራሳችን ዲን አለ። እኛም አክለይ ነን፣ እሱም ሀቅ ነው። እኛ ደግሞ መሐመድን መከተል ግዴታችን አይደለም ብለው የሚሉበት አካሄድ አለ። የሚገርም የቁሉ ጀማዓቱ ሚነል የሁድ የተወሰኑ ከአይሁድ ስብስቦች ብለው ይላሉ። ነሳራ ወመን ቀለደውም እነሱንም የተከተሏቸው በጭፍን ማለት ነው። እነሱም በጭፍን የተከተሉትን ይላሉ እነ ሙሐመድን ሙርሰሉ እኛ አንክድም ሙሐመድ መልእክተኛ ነው ወዴት የተላከ ኢለል ዓረቢ ወደማ ወደ አረቦች ዱነ አህልል ኪታብ ከአህለል ኪታቦች ውጪ ለአህለል ኪታቦች አይደለም የተላከው አሉ ለማን ነው ለአረብ ነው አሉ ወዩለቢሱነ ቢቀውልህም በንግግራቸው ላይ ያድበሰብሳሉ። ልብ በሉ፣ በንግግራቸው ላይ ያድበሰብሳሉ። ምን ይላሉ? ኢንካነ ዲነሁ ሐቀን የእሱ ዲን እምነት ሙሐመድ የመጡበት ዲን ሐቅ ከሆነ አሉ ፈዲኑና አይደን ሐቅ የእኛም ዲን ምንድን ነው አሉ ሐቅ ነው። ማን ይዞት የመጣሉ? ሙሳ አሉ የሁዶች ወጡሩቅ ኢለላሂ ተዓላ ሙተነዊያ ነሳራዎች ደግሞ የእኛን ደግሞ እምነት ይዞ የመጣው ማን ነው አሉ ዒሳ ነው አሉ ወጡሩቁ ኢለላህ ተዓላ ሙተነዊያ አሁን ላለመሸነፍ የሚሄዱበት ሂደት ነው እሺ መጨረሻ ላይ ብለ ብለ ብለ እንትን ስትላቸው በቃ በቃ እንዲህ ነው ምናምን ይለዋል ማለት ነው ወጡሩቁ ኢለላህ ተዓላ ሙተነዊያ ወደ አላህ የሚያስኬደው መንገድ ደግሞ ብዙ አይነት ነው አሉ ግልጽ ነው የሙሳም ያስኬዳል የዒሳም ያስኬዳል የሙሐመድም ያስኬዳል ማንም ይከለክል የለም አሉ ወዩሸቢሁነ ذلك بمذاهب الأئمة አንተን ሊያስረዱ ደግሞ በምን ይሄዳሉ አለ ወዩሸቢሁን ይህንን ያመሳስሉልሃል ذلك بمذاهب الأئمة አይመቱል አርባ በእነሱ ምሳሌ አድርጎ ይሰጧል አይመቱል አርባ ማለት ማለት የአቡ ሐኒፋ የኢማሙ ማሊክ ሌላስ የኢማሙ ሻፊዒ አካሄዳ ማለት ሻፊዕያ ማሊክያ ሐንበልያና ሐነፊያ አይደል እነዚህ አራት መዛይቦች አሉ አይደል ይለዋል አዎ ስትላች እንደዛ ማለት ነው እነዚያውን አራቱም መዛይ ሙስሊም ናቸው አይደል ይለዋል አዎ ስትበቃ ሁላችንም እኮ በቃ የአላህ Subhanahu Wa ወዳጅ ነን ግልጽ ነው የእኛም ትክክል ነው እናንተም ትክክል ነው ይለው በመዛሂብ ያስረዱዋል አለ فإنه وإن كان أحد المذاهب አሉ فإنه ነው እኮ وإن كان ቢሆንም أحد المذاهب راجحا አንዱም በሆነ ርዕስ ላይ ሚዛን የደፋ ቢሆንም አሉ ራጂሃ ምሳሌ ኢማሙ ሻፊዒ መዝሀብ በሆነ ርዕስ ላይ ሚዛን የደፋ ቢሆን ሶስቱ መዛሂቦች ደግሞ የሆነ አቋምን ቢይዙ فأهل المذاهب الأخرى ليسوا كفارا ሌሎቹ የተቀሩት ሐነፊያውም ሐንበልያውም ማሊክያው ምን አይደሉም ካፊሮች አይደሉም እንደዛው እኛም ካፊሮች አንባልም በሆነ ነገር እስልምና ሚዛን ቢደፋ እኛም ካፊሮች አንባልም ያንን አቋም ስላልያዝን እኛም ሐቅ ላይ ያለ ነው ብለው አሉ ወገድ እስቲ ፈውዛን ምን አሏቸው وهذا القول ظاهر بطلان ይህ ንግግር ከዛሂሩ ራሱ ስናየው ምንድን ነው አሉ ባጢል ነው አሉ ዛሂሩ ራሱ ቡጥላን አለው ግልጽ ነው ውዳቂ ነገር አለው አሉ ምን ሲባሉ ሊነአነሁም ለማ ሰደቁ ቢሪሳለቲሂ ለዘመሁም ተስዲቁ ፊ ኩሊ ማ ዩኽቢር ቢህ ምክንያቱም ነብዩን እውነት የአላህ መልእክተኛ ናቸው ብለው ካሉ አሉ ነብዩ የአላህ መልእክተኛ ናቸው አሉ አይደል እንዴ አለ ወደ ማን ተላኩ አሉ ወደ አረብ ነው የተላከው መልእክተኛ ነው አሉ አይደል ይሄን ካሉ አሉ ለዚህመውም ግድ ይላቸዋል ተስዲቁ ነብዩን እውነት ማለት ፊ ኩሊ ማ ይኽብር ቢ በተናገሩት ሁላ ታዲያ ነብዩን ባሉት ሁላ ደግሞ እውነት ማለት ካለባቸው ደግሞ ወቀድ ቃለ ነቢዩ ብሏል ኢነሁ ረሱሉላህ ኢለናሲ አማ ነቢዩ ምንድን ነኝ አሉ ወደ ሰው ልጆች በአጠቃላይ ነኝ የተላኩት ነኝ ብለዋል እነሱ ነቢዩ አላ መልክተኛ ናቸው የሚለውን አጽድቀዋላል? ታዲያ አላ መልክተኛ መሆናቸውን ካጸደቃችሁማ እኔ ወደ ሁሉም ነው የተላኩኝ ብለዋል ለምን ይህንንስ አትቀበሉ ምን እላቸዋል ወረሱል ላ ረሱል ደግሞ ምን አይነት አይዋሽም። ታዲያ እናንተ እየፈለጋችሁ ራሳችሁን አስተሳሰባችሁን እንደምታራምዱት አይዋሽም ካላችሁ ነብዩ ታዲያ ይኸው ፈለዚመ ተስዲቁሁ ሐትመን ውጁበን ማለት ነው። ሐትመን ማለት በግዴታነት እውነት ማለት አለባችሁ። ወቀድ አርሰለ ሩሱለሁ በዚህ ብቻ አላበቃም ደግሞ ነቢዩ በቃ እኔ የተላኩት ለአረብ ነው፣ አይሁዱና ነሳራን አይመለከተኝም ብለው ቁጭ ብለዋል እንዴ? ብለዋል። ወቀድ አርሰለ ሩሱለሁ ነቢዩ መልእክተኛዎቻቸው ልከዋል። ወባዓተ ኩቱበሁ ኪታባቸውንም ልከዋል። ግልጽ ነው። ጽፈው የተለያየ መልእክት ጽፈው ፊ አቅጣር ልአርዲ ከምድር ጫፍ እስከ ምድር ጫፍ ግልጽ ነው ልከዋል። ክልል ማለት ነው ወደ ምድር ክልሎች ልኳል ኢላ ኪስራ ወደ ኪስራ ላኩ ወቀይሰር ወደ ቀይሰርም ወነጃሺ ወደ ነጃሺም ወልሙቀውቂስ ወደ ሙቀውቂስም ወሳኢሪ ሙሉኩል አጥራፍ በምድር ላይ ያሉ ከጫፍ እስከ ጫፍ ለሚገኙ ምኖች ሙሉክ ንጉሶች መልእክትን ልከዋል የድዑሁም ኢለል ኢስላም ወደ ምን ሊጠሯቸው ወደ እስልምና ታዲያ ነቢ አለይሂ ሰላቱ ሰላም እኔ እንኳን ለአይሁድና ነሳራ አይመለከተኝም ብለዋል እንዴ ታዲያ ብለዋል አላሉም ይህንን ሁላ መልእክተኛ ልኳል ሙቀውቂስ የምንድን ነው ሚስ ነጃሺ ወደ ሐበሻ ነው ቀይሰር ወደ ፋርስ ነው ኪስራ ወደ ሩም አረልን ሲል ማለት ነው ወደ ሩሞች ነው ወደ እነዚህ ልኳል ثم مقاتلته ነብዩ በዚህ አላበቁም ደግሞ አይ እነሱ እኮ በቃ የሙሳ ተከታይና የኢሳ ናቸው ብለው ዝም አላሉ ثم مقاتلته ነብዩ መጋደላቸውን ደግሞ አይተናል ለአህል ኪታብ ማንን አህለል ኪታቦችን ተጋለዋል ወሰብይ ዘራሪሂ የእነሱን ዝርያዎቻቸውን ደግሞ ምን ብለዋል ነብዩ በቁጥጥር ስር አውለዋል ወሰብይ ማለት ማን ምርኮ አይደለ ምርኮኛ አድርገዋል ዘራሪህም የነሱን ዝርዮች ማለት ወስቲባሐቱ ዲማኢህም የነሱንም ደም ሐላል አድርገዋል ወضرب الجزية عليهم ነብዩ በእነሱ ላይ ግዴታ አድርጓል። ضرب ማለት በቋንቋ አድርገን ማለት መታረ ግብርን መተዋል ማለት ምን ማለት መተዋል ምን ማለት ደንግገውባቸዋል። አረን እንዴ ግብር እንዲከፍሉ አለይ አምሩን ማዕሉም ይሄ ደግሞ ከታሪክ አንጻር የሚታወቅ ጉዳይ ነው ቢተዋቱሪ በምን አይነት ዘገባ በሙተዋትር ምን ማለት ነው ሙተዋትር አስተምራችኋለሁ ምን ማለት ነው ሴቶች እ ዘገባ ድግግሞ ሻይን ዘገባ ውሸት ነው ተብሎ ሊባል የማይችል አይደል የሆነ ዘገባ ማለት እ ቢተዋቱሪ ወደ ወደ ለምን ضم አረገው ድሩራ አልተመቸኝ ወደሩራ በሉት ቢተዋቱሪ ወደሩራ በጣም ይሄ አንገብጋቢ መቀበል መታወቁ ማለት ነው ዱሩራ አላውቅም ደሩራ ነው የሚሆንበት ፈኢነው እኮ ነቢይ አለይሂ ሰላቱ ወሰላም ዳዓል ሙሽሪኪን ሙሽሪኮችን ጥሬ አድርገውላቸዋል ኢለል ኢማን ቢህ በሱ ምን በማለት በማመን ወዳ አህሉል ኪታብ አህለል ኪታቦችንም ጥሪ አድርጓል ኢለል ኢማን ቢህ በሱ በማመን ላይ በደንብ ከኔ ጋር ትንሽ ዞር ካላችሁ ይጠፋባቸው ወጃሃደ አህሉል ኪታብ አህለል ኪታቦችን ነብዩ ታገሉ ከማ ጃሃደ አልሙሽሪኪን ሙሽሪኮችን እንደታገሉት ተጃሃደ በኒ ቀይኑቃ በኑ ቀይኑቃዎችን ነብዩ ተጋደሉ ያው አይሁዶች መዲና ላይ ሲኖሩ የነበሩት በኑ ቀይኑቃ በኑ ነዲር ሌላ ደግሞ ማን አለ በኑ ቀይኑቃ በኑ ነዲርና ቁረይዛ በኑ በኑ ቁረይዛ እነዚህ ናቸው አይደል እንዴ እና ነቢይ አለይሂ ሰላም ፈጃሃደ በኒ ቀይኑቃ ወበኑ ነዲር በኑ ነዲሮችንም ወበኒ ቁረይዛ በኑ ቁረይዛዎችንም ወአህሉ ኸይበር የኸይበር ባለቤቶችንም ተዋክቷል እኚህ ይሁዶች ነበሩ። እሺ ወሃኡላ ኩሉሁም የሁድ የት ነበረ ሲኖሩ የነበሩት? መዲና። እሺ መዲና ሲኖሩ የነበሩ ወሰባ ዘራሪህም የእነሱን ዝርያዎች ነቢዩ በምርኮኝነት ያዟቸው ወኒሳአሁም ሴቶቻቸው ነው ወገነማ መዋለሁም ገንዘቦቻቸውንም በገኒማነት በምርኮ በምርኮ ገንዘብነት ያዙ ወገዛን ነሳራ ነሳራዎች ላይም ነቢዩ አለይሂ ሰላቱ ወሰላም ዘመቱ ዓመ ተቡኪን በተቡክ አመት ቢነፍሲ በራሳቸው ራሳቸው ዘመቱ ማለት ነው ወቢሰራያሁ እንዲሁም ነቢ አለይሂ ሰላቱ ሰላም የተለያዩ ብርጌዶችን ልከዋል። የጦር ብርጌድ ግልጽ እሳቸው የሌሉበት የጦር ብርጌድን ልከዋል። ሐታ ቁቲለ ፊ ሙሐረበቲህም እነሱን በመጋደል ዙሪያ ላይ የነቢዩ አለይሂ ሰላቱ ሰላም ምርጥ ሰሃቦች የሚባሉት እስኪሞቱ ድረስ ዘይድ ብኑ ሐሪታን ይመስል በሞታ ጦርነት ነው መሰለኝ መውላሁ አገልጋያቸው ወጃዕፈር ጃዕፈርን በሞታ ጦርነት ነው ማን ኻሪድ ታሪክ የሰራበት ጦርነት ማለት ወገይሩሁማ ሌሎችም ሚን አህሊ ከነቢዩ ቤተሰቦች ውስጥ ተገለዋል በምን ዙሪያ ነሳራዎችን ለመጋደል ባደረጉት ማለት ነው ስለዚህ ነቢ አለ ከመጥራትም አልፈው ተጋድለዋቸዋል ነው ታዲያ እነሱ ሀቅ ላይ ቢሆን ኖሩ ለምን ይጋደሏቸዋል ሀቅ ላይ ቢሆኑ ኖሩ ለምን ስለሙ ይሏቸዋል ያው በእናንተው በራሳችሁ ለኩም ዲኑኩም ወልየዲን ብሎ ይላል አንዳንዱ ደግሞ ይመጣል ለኩም ዲኑኩም ወልየዲን ነው ታዲያ እናንተን በዲናችሁ ማለት ማጀገን ነው እንዴ በርቱ ማለት ነው እንዴ ግልጽ ነው وغيرهما من أهله وضرب الجزية ነቢዩ አለይሂ ሰላት ወሰላም ጂዚያን ግዴታ አድርገዋል ደንግገዋል አለነሳር ነጅራን ነጅራን በነጅራን ምኖች ላይ ነሳራዎች ላይ ነጅራን ማለት ያው ጎሳ ነው እሺ ወከዛሊከ እነዚሁ ሁለፋኡሁ ራሺዱን የነቢይ ዓለይሂ ሰላቱ ወሰላም ሁለፋዎችም የሆኑ የእሳቸውን ፈለግ ተከትለው ሚን ባዕዲህ ከእሳቸው በኋላ ጃሃዱ አህለል ኪታብ ማንን ተጋለዋል እ አህለል ኪታቦችን ተጋለዋል ወቃተሉ መን ቃተለውም የተጋደላቸውንም ተጋደሉ ወضረቡ ልጂዝያ አዎ ጂዝያን እንደነገጉ ግዴታ አረጉባቸው አላ መን አዕጣሁ ሚንሁ ከእነሱ ለሰጣቸው አየዲን እጅ በእጅ ለዛው ወህም ሳጊሩ እነሱ ምን ሲሆኑ ያነሱ አናሳዎች ኮሳሳዎች ሲሆኑ ተቀብሏቸዋል ማለት ነው ግልጽ ነው وهذا القرآن يهكو قرآن الذي يعرف كل أحد أنه الكتاب الذي جاء به محمد صلى الله عليه وسلم نبي እንግዲህ በሐቅ ያመጡት የሆነው ኪታብ መሆኑን ያወቀ ሁላ መምሉኡም በውስጡ ምን ያለ ነው የተሞላ ነው من دعوة أهل الكتاب። አህልል ኪታቦችን በመጥራት የተሞላ ነው። ታዲያ ሀቅ ላይ ቢሆኑ ኑ ተብሎ ጥሪ ይደረግላቸዋል እንዴ? إلى اتباع ቁርአንን በመከተል ويكفر ካፊር ናቸው ብሎ ይፈርጃል። መለም የተቢዑሁ ቁርአንን ያልተከተለን ሚኑም ከነሱ ነቢዩንም ያልተከተለን ويلعنه ይረግማል كما جاء بتكفير ከማጃ እንደመጣው ቢተክፊሪን በማ ካቢኖ ብሎ በመፈረጁ ላይ እንደመጣው እንደዛው ደግሞ ላዕናም ያወርድባቸዋል። መለም የተቢዑሁ ነቢዩን ያልተከተለና ቁርአንን ያልተቀበለን ሚነል ሙሽሪኪን ከሙሽሪኮች ወደሚህ እነሱንም በመውቀስ ነው የመጣው። ምን ይመስል አላህ ስብሓነሁ ወተዓላ በተከበረው ቃሉ ያ አዩሃ አለዚነ ኡቱል ኪታብ አሚኑ ቢማ ነዘልና ሙሰድቀን ሊማ ማዕኩም እናንተ ያ አዩሃ አለዚነ ኡቱል ኪታብ እናንተ ኪታብ የተሰጣችሁ የኪታብ ባለቤቶች ሆይ አሚኑ ቢማ ነዘልና እኛ ባወረን ነው እመኑ በቁርአን ሙሰድቀን ሊማ ማዕኩም እናንተ ዘንድ ያለውን ማለት ነው ተውራትን ምን ሚስል እንጂልን የሚያረጋግጥ ሲሆን ሙሰድቀ ማለት የሚያረጋግጥ ሲሆን ሊማ ማዕኩም እናንተ ዘንድ ያለው አዎ ቁርአን እነሱ ዘንድ ያለውን ያረጋግጣል የተሳሳተውን ደግሞ ይሄ ነው ብሎ ማለት ነው ወሙሃይምን ተቆጣጣሪ ነው አይደል እንዴ ያስተካክላል ምክንያቱም እነሱ ሰርዘው ደልዞም ከሆኑ ማለት ወፊል ቁርአን ሚን ቀውሊህ አዎ ቁርአን ላይም ሌላም አለ ያ አህለል ኪታብ ይላል ያ በኒ እስራኤል እያለ ብዙ ቦታ አለ ታዲያ ጥሪ ለምን ቀረበላቸው ሀቅ ላይ ቢሆኑ ማላ ዩሕሳ የሚቆጠር አይደለም ኢላ ቢኩልፈቲን እንደው ሰው ተቸግሮ ካልሆነ በስተቀር ቆጥሮም አይደርሰው አለ ተቸግሮህ ነው ይህንን ብትቆጥር ራሱ ትቸግራለህ ከመብዛቱ የተነሳ ግልጽ ነው ያ አህለል ኪታብ እያለ አላህ የሚጠቅስበት ማለት ነው ስብሓንላህ ወቃለ ተዓላ አላህ ስብሓን ወተዓላ ብሏል لم يكن الذين كفروا من أهل الكتاب والمشركين منفكين حتى تأتيهم البينة رسول من الله يتلو صحفا مطهرة فيها كتب قيمة وما تفرق الذين أوتوا الكتاب إلا من بعد ما جاءتهم البينة يا أه؟ وما أمروا إلا ليعبدوا الله مخلصين له الدين هنفاء ويقيموا الصلاة ويؤتوا الزكاة وذلك دين ቀይማ እያለ ይቀጥላል። ኸይሩል በሪያ እስከሚለው ድረስ አለ። ለም የኩን ለዚነ ከፈሩ እያለ ምን ይላል? ለም የኩን ለዚነ ከፈሩ እነዛ እኮ አልነበሩም አህለል ኪታቦች ከፈሩ የካዱት ምን አህለል ኪታብ ከአህለል ኪታብ የካዱት አለ። እንደውም ለዛው ወልሙሽሪኪነ ሙሽሪኮችም አይደሉም ለም የኩን ምንም አይደሉም። ሙንፈኪነ ተወጋጆች አይደሉም ነው ከምን ከኩፍር ለም የኩን الذين كفروا من أهل الكتاب والمشركين منفكين حتى تأتيهم البينة ግልጽ የሆነው መረጃ እስኪመጣላቸው ድረስ ተወጋጆች አይደሉም የተወገዱ አይደሉም ከኩፍር ማለት ነው ግልጽ ነው ረሱሉ ሚነላህ እያለ ይላል ለቤት ውስጥ ሂዱና ይዩት በደንብ ኢላ ቀውሊ ኸይሩል በሪያ እስከሚለው ተመልከቱት ወሚትሉ ሀዛ ፊ ልቁርአን ከሲራ ወሚትሉ ሀዛ ይህ አይነት እንግዲህ የተጠቀሱበት እነሱ ስለ እነሱ የተወጋበት بالقرآن في القرآن بقرآن كثير جدا بتام بزون وقد قال تعالى الله سبحانه وتعالى بتكبروا قالوا لل قل يا أيها الناس إني رسول الله إني رسول الله إليكم جميعا الذي جميعا الذي له ملك السماوات والأرض قل بلهبل يا محمد يا أيها الناس أن أنت سويت شيء إني رسول الله أنا يا الله ملك ملكتني إليكم ولن أنت تلاكوني يا الله ملك ملكتني جميعا باتك علي مالتي مالك ودن أنت ودولا شبيتك የላከኝ ደግሞ አለዚ ለሁ ሙልኩ ሰማዋት ወልአርድ ማን ነው ያ የሰማይም የምድርም ንግስና በእጁ የሆነው አላህ ነው በማለት ነብዩ ተናገሩ በል ብሎ አላህ ነው እንግዲህ ያስተላልፍላቸው وقال تعالى وما أرسلناك إلا كافة للناس ለሰው ልጆች በአጠቃላይ እንጂ አላክንህም በማለትም አላህ ተናግሯል። واستفاض عنه صلى الله عليه وسلم واستفاد تجنزبنال عنه كسو صلى الله عليه وسلم قوله مالتاتشو ምንድን የተረዳ ነው? ፉድልቱ ዐለል አንቢያ ከነቢያቶች ተልቅ ያለውኝ አላህ ልቆኛል ቢኸምሲን በስንት በአምስት ነገሮች ከአንቢያዎች ሁላ አልቆኛል አለ አልቆኛል አላህ ذكر منها كالصوص ሲጠቅሱ ነቢዩ أنه كان النبي يبعث إلى قومه خاصة ነቢይ ሲላክ የሚላከው ለህዝቦቹ ብቻ ነው ወቡዒቱ ኢለ ናሲ አማ እኔ ግን የተላኩት ወደ ሰው ልጆች ወደ ሰው ዘር በአጠቃላይ ወደ ሁሉም ነው አሉ በል ተዋተረ አንሁ ሰለላሁ ዐለይሂ ወሰለም እነሁ ቡዒተ ኢለ ልጅን ወልኢንስ እንደውም ማለት ነው ምንም ጥርጣሬ በሌለው ድግግሞሻዊ ዘገባ የተገኘው ነቢዩ አለይሂ ሰላቱ ወሰላም ወደ ሰው ዘርም ወደ ጅንም ነው። ፈኢዛ ኡሊመ ቢልኢጥራር ፈኢዛ ኡሊመ ከታወቀ ቢልኢጥራር በአስፈላጊነቱ ግልጽ ነው። ወቢነቅል ልሙተዋትር ኢጥራር ማለት በቃ ያለምንም ማመናታት ማለት ነው። የታወቀ እንደሆነ ያለምንም ማመናታት ነው ምንድነው ማመንታት ያለምንም ማመንታት ወቢነቅል ልሙተዋትር እንዲሁም ማለት ነው ሙተዋትር በሆነ ነቅልም አለዚ ተዋተረ ያ በሙተዋትርነት የመጣው ከማ ተዋተረ ظሁሩ ዳዕወቲሂ የእሳቸው ጥሪ በሙተዋትር በሆነ መልኩ በይፋ እንደወጣው አነሁ ደዓ አህለል ኪታብ ነቢዩ ለአህለል ኪታብ ምን አድርገዋል? ጥሪ አድርገዋል። እዚህ ጋር ያለው ርዕስ ከዛኛው ጋር ስለሚመሳሰል አንብቤው ነው አልፈው አስፈላጊውን ብቻ ነው የምተረጉምላችሁ። እሺ ዳዓ አህሉል ኪታብ ኢለል ኢማን ቢህ وأنه حكم بكفر حكم بكفر من لم يؤمن به منهم وأنه أمر بقتالهم حتى يسلموا أو يعطوا الجزية أيد وهم صاغرون وأنه قاتلهم بنفسه وسراياه وأنه ضرب الجزية عليهم وقتل مقاتلتهم وسبى زراريه وغنم أموالهم فحاصر فحاصر بين قينقاع نبي عليه الصلاة والسلام من أدرجوا كبابا أدرجوا فحاصر مالك ከበባን አድርጓል በኒ ቀይኑቃዎችን ثم أجلاهم ከዚያም አስወገዳቸው ኢላ አዝሪዓት አዝሩዓት ነው የሚላቸዋል ወደ አዝሩዓት ማለት ነው ከመዲና አስወጥተው እዛ እንግዲህ የሚጠቃቀሙበት እየዘሩ ምንም እያሉ የሚጠቀሙበት ቦታ ላይ አስወገዷቸው አጅላሁም ማለት ማስወገድ ማስወጣት ማለት ከመዲና አስወጥቷቸው ወሐሰረ በኑ ነዲር በኑ ነዲሮችንም ከበባ አደረጉባቸው ثم أجلاهم ከዛም አስወጧቸው ኢላ ኸይበር እነሱን ደግሞ ወዴት ወደ ኸይበር እነዛን ወደ አዝሩዓን وفي ذلك أنزل الله سورة الحشر ነቢዩ ሲያስወጧቸውም የተከሰተውን ክስተት የሚተርክልህ ሱረቱል ሐሽር ላይ አላህ ወርዶልሃል። እማ ሐሰረ በኒ ቁረይዳ በኑ ቁረይዳዎችንም ነቢዩ ከበባ አደረጉባቸው። ለማ ነቀዱል አህደ ቃል ኪዳንንም አሉ ጊዜና ባፈረሱ ጊዜና ወቀተለ ሪጃለሁም ወንድ ወንዶቻቸው ተገደሉ። ወሰባ ኒሳአሁም ሴቶቻቸውን በመርኮኝነት ተያዙ። ወአኸዘ አምዋለሁም ገንዘቦቻቸውንም ነቢዩ ወሰዱ እና ለሰሓቦች ለሚገባው አከፋፈሉ ወቀድ ዘከረሁ ላሁ ተዓላ ፊ ሱረት ልአሕዛብ ይህም ደግሞ በተመለከተ ለማየት ከፈለክ ሱረት ልአሕዛብ ላይ ተጠቅሶላል አውርዶላል ወቃተለ አህሉ ኸይበር የኸይበር ባለቤቶችንም ነቢዩ ተዋጉ ሐታ ፈተሃሃ ኸይበርን ከፍቱ ድረስ ወቀተለ መን ቀተል የገደሉትን ገደሉ ሚን ሪጃሊሂም ወሰባ መን ሰባ ሚን ኒሳኢሂም ከሴቶቻቸው የሚማረኩትን ማረኩ ወቀሰመ አርضሁም ምድራቸውንም ነቢዩ አከፋፈሉና ሰጡ አለል ሙእሚኒን ለማ ለሙእሚኖች እንዳለ ምድሩን ከፋፍል ይሄ ለእናንተ ነው ብሎ ሰጡ وقد ذكر الله تعالى في سورة الفتح ይህም በተመለከተ ደግሞ በሱረት ልፈትሕ ላይ አላህ ውርዶላል ተመልከት ወضረበ ልጂዝያ ነቢዩ ለ ሰላት ወሰላም ጂዝያ የሚባለውን ደነገጉ አለ ነሳራ በነሳራዎች ላይ ወፊህም አንዘለ አላሁ ሱረተ አልኢምራን በነጅራን ነሳራዎች ዙሪያ ላይ ደግሞ የሚያጠነጥን ታሪክ ከፈለግ ሱረቱል አል ኢምራን ላይ ተጠቅሶላል ተመልከት ወገዘን ነሳራ ነብዩ በማን ላይ በነሳራዎች ላይም ዘምተዋል አመ ተቡክ የምን አመት የተቡክ አመት ላይ ወፊ አንዘለ ላሁ ሱረቱ በራአ እሱን ደግሞ ከፈለክ ታሪኩን ለማየት ሱረቱ በራአ ላይ ሂድና ያው ሱረቱ ተውባ ማለት ነው وفي عامة السور المدنية بمدينة የወረዱት ሱራዎች ምዕራፎች በአጠቃላይ مثل البقرة والإمران والنساء والمائدة وغير ذلك من الصور المدنية መዲና ላይ የወረዱት የቁርአን አንቀጽ እና ምዕራፎች ሚን ዳዕወት አህልል ኪታብ አብዛኛው የሚያጠነጥነው አህልል ኪታቦች ላይ ነው ጥሪ የሚያደርገው ወኺጣቢህም እነሱን በማናገር ነው ማ ላ የተሲዑ ልመቃሙ እዚህ ጋር እንግዲህ ቦታው የሚሰፋኝም አይደለም ሊልኢፋደቲ ፊሂ ያንን እንግዲህ ለእናንተ ለማስገንዘብ እና ለማስረዳት ቦታውም ምን አይለኝም አይበቃኝም ይላሉ ስለዚህ ሁላ የሚያሳየው አህለል ኪታቦች ሐቅ ላይ ቢሆኑ ነቢዩ አለይሂ ሰላቱ ወሰላም ለምን ጠሯቸው ለምንስ ተጋደሏቸው ይላሉ ማ ፈውዛን ثم خلفاؤه كزيام نبي خلفاء ቢዳየተን ባዕደሁ አቡበክር በሉ አቡበክር ዑመር ومن معهما كالنسو غار يالوتن من المهاجرين والأنصار الذين النزا يعلم يميتاوك أنهم كانوا أتبع الناس تسوت لا نبي أه بصنو تكتاي موناتشو وأطوعهم لأمره لنبي تزاز دمو تازاجوش ወአሕፈظሁም ቢዐህዲህ የነቢዩን ቃል ኪዳን ደግሞ ጠባቂዎች የሆኑት ወቀድ ገዘው አሩም ሩምን ላይ ዘምተዋል ና ሩም ላይ ዘምተዋል በማን ጊዜ በማን በዑመር ጊዜ አረ ከማ ገዘው ፋርስ ፋርስ ላይም እንደዘመቱት ወቃተሉ አህለል ኪታብ አህለል ኪታቦችን ተጋደሉ ከማ ቃተሉ ልመጁሳ እሳት አምላኪዎችን እንደተጋደሉት ፈቃተሉ መን ቃተለሁም የተጋደሏቸውን ተጋደሉ ወበረቡ ልጅዝየተ አዎ ጂዚያን ምናሉ ደነገጉ መን አዳሃ አላ መን አዳሃ በከፈለ ላይ ሚኑም ከነሱ አየዲን እጅ በእጅ ወሁም ሳቢሮን አናሰ አይ አንከፍልም ያለንስ እዛው ምን ይሰጧል ሑክም ይሰጧል በሰይፍ ማለት ነው ومن الأحاديث الصحيحة فصحيح حديث تتكس عنه قوله صلى الله عليه وسلم والذي نفس بيده والذي نفسي بيده نفسي بجوب هنتش الله ينبين لا يسمع بي من هذه الأمة يهودي سلاني عندم يهودي سمام ولا نصراني عندم نصارى ثم لا يؤمن بي كزيان بني ألم ونكهنا إلا دخل النار من بيقى بانجالو እሳት ቢገባ ቢሆን እንጂ ታዲያ እነሱ መንገድ ትክክለኛ ቢሆን ኖሮ እ የቱ ጋ ነው ታዲያ ነቢዩ صلى الله عليه وسلم إلا دخل النار ብሎ የለ እንዴ? ታዲያ በምን ርዕስ ነው እነሱ ምን የሚሆኑት? ታዲያ ዩሱፉል ቀርዳቢና መሰሎቹ ተነሱና ማለት ነው هم إخواننا ወንድሞቻችን ነው። አላህ ስብሓነ ወተዓላ ግን ኢነመል ኢኽዋን ያለው ግልጽ ማለ እኛ ከነሳራዎችና ከአይሁዶች ከአይሁዶች ጋር ያለን የምን አለን የዲን ጦርነት ወይም ደግሞ የዲን ሳይሆን የምንድን ነው አለ የመሬት ችግር ነው አለ በመሬት ነው እንጂ መናጋታችን በድንበር ይህ አይደለም አለ አዎ የእሱ ጫጩቶቹም ተነሱና ማለት ነው حتى ሄደው የእነሱ ቤተ ክርስቲያን church ውስጥ ገብተውላ ጥሩ ስራ እንደሚሰሩ ይመስል አጀግነዋቸዋል ግልጽ ነው። እንደውም ማለት ነው የነሱ ባባ የሚባለው በተለይ ሚስር ውስጥ የሚታወቀው ሲመት አላህ ይርሐሙሁ ብሎ ማለት ነው ተራሁም አድርጎለታል። ማ አዎ ማ <laughs> ትቻለሁ ለእናንተ ግልጽ ነው። እነሱም መስቀርዳዊም ሌሎችም ባባ አላህ ይርሐም እያሉ ተናግሯል ማለት ነው። እነዚህ ናቸው እንግዲህ እኛ ዲንን እናውቃለን፣ እኛ እናስተምራለን ሙስሊሙ ህብረተሰብን የሚሉት ማለት ነው። ግልጽ ነው። አላህ ስብሓንሁ ወተዓላ ለቀድ ከፈረ አለዚነ ቃሉ ኢና አላህ ሁወ ልመሲሁ ብኑ መርየም አለን እንዴ የሁዶችንም ነሳራዎችን በተመለከተ አላህ እንዲህ እያለ እነሱ ግን ያው አላህ ይርሐሙ እያሉ ነው ማለት ነው ግልጽ ነው ነቢዩ አለይሂ ሰላት ሰላም እሳት ገባ እያሉ እየተናገሩ ያንን የሚቃረን ነገር ግን እነሱ ሲናገሩ ይሰማል አላህ ይህዲህም ወዩስሊሐሁም ኢንሻአላህ رحمه الله تعالى تصديق ذلك في كتاب الله تعالى። ይህንን የሚያረጋግጥ ማለት ነው እውነታ በቁርአን ላይ ታገኛለ ومن يكفر به በሱ የካደ በምን በቁርአን የካደ من الأحزاب ከምን ከጭፍራዎች من الأحزاب ማለት ከተለያዩ ህዝቦች ማለት ነው በቁርአን የካደ فالنار موعده። የእሱ ቀጠሮ የት ነው አለ እሳት ነው ሌላ የለውም ወማዕነ አልሐዲት የሐዲሱም ጽንሰ ሐሳብ ሙተዋቲሩን አንሁ ከነቢዩ በሙተዋትር የተገኙ ማዕሉሙን ብልዕጥራር በጣም ማለት ነው ምንም ያለማመንታት የምንቀበለውና የሚታወቅ ነው አለ ወኢዛ ካነ ልአምሩ ከዛሊክ ጉዳዩ እንዲህ ከሆነ ለዚማ አነሁ صለ ላሁ ዐለይሂ ወሰለም ረሱሉን ኢላ ኩል ጠዋኢፍ ነቢዩ አለይሂ ሰላቱ ወሰላም ወደ ሁሉም ቡድኖች የተላኩ ነብይ ናቸው እንጂ ነሳራዎች አብሽር እናንተን አይመለከታቸውም እሳቸው የተላኩት ለአረብ ነው እንደፈለጋችሁ ሂዱ እናንተ ትክክል ጎዳና ላይ ናችሁ ተብሎ የምናጀግንበት አንድም ምክንያትና ምክንያት የለም ይላል ፈኢነሁ ዩቀሪሩ ነቢይ አለይሂ ሰላቱ ፈኢነሁ ዩቀሪሩ ቢአነሁ ረሱሉላህ ነቢዩ የአላህ መልክተኛ መሆናቸውን ያረጋግጣሉ ኢላ አህል ኪታብ ወደ አህልል ኪታቦችን ወገይሪም ወደ ሌሎች ፈኢነ ረሱላላህ ላ የክዚብ የአላህ መልእክተኛ ምን አይልም አይዋሽም ወላ ዩቃቲሉ ናሳ አላ ጣዓቲህ እኔንም ታዘዙኝ ተብሎ በተናጠል የሚጋደሉም አይደለም ቢገይሪ አምሪላህ ያለምን ያለ አላህ ትእዛዝ አይጋደሉም ተጋደላቸው ብሎ ያዘዛቸው ማን ስለሆነ ነው አላህ በአንተ ካላመኑ በቁርአን ካላመኑ ተጋደላቸው ብሏል በዛ ትእዛዝ ተንተርሰው ነው የተጋደሏቸው ወላ የስተሒሉ ነቢዩ እኮ ሐላል አያደርጉም ዲማአሁም ደማቸውን ወአምዋለሁም ገንዘባቸውንም ወዲያረውም ሀገራቸውንም ቢገይሪ ኢዝኒላህ ያለ አላህ ስብሓነ ወተዓላ ፍቃድ ፈመን ይደዓ የሞገተ አነላህ አመረሁ ቢዛሊክ አላህ እኮ በዚህ አዟቸዋል ያለ አግባብ ነው ያዘዛቸው አለ ወለም የኩንላህ አመረሁ አላህ አላዘዛቸውም ያለ ካነ ካዚበን ውሸታም ነው እሱ ውሸታም ነው ሙፍተሪያን እንዲሁም በነቢዩ ላይ የቀጣጠፈ ነው ዛሊመን ምን እንደው በዳይ ነው ይህንን ለማወቅ ከፈለክ አላህ ምን ብሏል ወመን አظለሙ ሚመን እፍተራ على الله كذبا أو قال أوحي إلي ولم يوحى إليه شيء ومن أظلم قال نبي من يا بدال ممن افترى الله نبي ومن أظلم من يا بدال على الله ሚመን ኢፍተራ ከቀጣጠፈ ሰው የበለጠ አለላህ በአላህ ላይ ከዚበን ውሸትን አውቃለ ወይም ደግሞ ያለ ኡሕየ ኢለየ ወደ እኔ ምን ያለ አምላካዊ መልእክት መጥቶልኛል ያለ ولم يوح إليه ወደ እሱ ሳይመጣለ شيء አንዳች ነገር ስለዚህ ወካነ ማዓ ከውኒህ ዛሊመን ይህ ሰው በዳይ ከመሆኑ ጋርም مفتريا ቀጣጣፊ ነው من أعظم مريدين ደግሞ በጣም ከሚፈልጉት ሰዎችም ታላቁ ሰው ነው علوا في الأرض وفسادا በምድር ላይ የበላይነትንና ብልሹነትን የሚፈልግ ሰው ነው ማለት ነው ወካነ ሸረን ሚን አልሙሉኪ ልጀባቢራ ይህ አይነት ሰው እንግዲህ ግልጽ ነው እንዲህ የሚቀጣጥፍ በዳይ ሰው ደግሞ ወካነ ሸረን ሚን አልሙሉክ ልጀባቢራ ከአምባገነን ሙሉኮች ሙሉክ ማለት ማለት ንጉሶች ጀባቢራ አምባገነን ማለት ነው። ዛሊሚን እ ከምን ከበዳዮች የበለጠ መጥፎ ነው፣ شر ነው አለ። ፈኢነል ሙሉከ አልጀባቢራ አለ አምባገነን ንጉሶች እኮ يقاتلون الناس على طاعتهم እነሱም በመታዘዝ ላይ ነው ሰዎች ምን የሚሉት የሚጋደሉት ولا يقولون إنا رسل الله እኛ የአላህ መልእክተኛ ነች አይሉም إليكم ወደ እናንተ ومن أطاعنا የታዘዘን እያሉ ግልጽ ነው አይሉም። ومن أطاعنا دخل الجنة አይሉም። ወመን አሳና ደኸለ ናር እኛን ያመፀ እሳት ይገባል አይሉም። بل فرعون ፊርዓውንም وأمثاله እሱም መሰሎች ላ የድኹሉነ ፊ ሚስሊ ሃዛ በዚህ ውስጥም አይገቡም። እነሱ እኛን የታዘዘ ጀነት ይገባል፣ እኛን እኔን ያመፀ እሳት ይገባል ብሎም አላለም እሱም ግልጽ ነው አለ ይሄ የባሰበት ነው እንዲህ አይነት ሰው ወላ የድኹሉ ፊ ሀዛ በዚህ ውስጥ የሚገባ የለም إلا نبي صادق እውነተኛ ነቢይ ቢሆን እንጂ أو متنبئ كذاب ወይም ደግሞ የውሸት ምን እንጂ የውሸት ምን እንጂ ነብይ ነኝ ባይ متنبئ ማለት ማለት ነው ሴቶች የውሸት ነብይ ነኝ ባይ ሙተነቢ ይባላል ከሙሰይሊመቱ ሙሰይሊማን ይመስል ወላ አስወዲ አስወድንም ይመስል አስወድም እንደ ሙሰይሊመትል እንደ ሙሰይሊማ ነብይ ነኝ ብሎ ነበር። ኢማን እነሱም መሰሎች ናቸው እዚህ ውስጥ የሚገቡት አላህ መልእክት ሳይልክላቸው እኛ ዘንድ አምላካዊ መልእክት ተልኮልናል እያሉ የሚሉ ከሆነ በጣም ትልቅ አደጋ ውስጥ ናቸው ይላል። ኢዛ ዑሊማ አነሁ ነቢይ እንግዲህ ነቢዩ ነቢይ መሆናቸው ከታወቀ ለዚመ አየኩነ ለዚመ ግድ ይላል አየኩነ ይሆን ዘንድ ማ አኽበረ ቢህ ነቢዩ የተናገሩበት አኒላሂ ከአላህ ሐቅን ምን ሊሆን ይገባል? ሐቅ ሊሆን ይገባል። ወኢዛ ካነ ረሱሉላህ እሳቸው ደግሞ የአላህ መልእክተኛ ደግሞ ከሆኑ ወጀበት ጣዓቱሁ እሳቸውን መታዘዝ ምንድን ነው ግድ ነው ፊ ኩሊ ማ ያእሙሩ ቢህ በሚያዙት በሁሉም ነገር ከማ ቃለ ተዓላ አላህ ስብሓንሁ ወተዓላ እንዳለው وما أرسلنا من رسول إلا ليطاع بإذن الله عندما ملكتين አላክንም ይላል አላህ ከመልእክተኛ ኢላ ሊዩጣዕ ቢኢዝኒላህ በአላህ ፍቃድ ሊታዘዙት እንጂ ወኢዛ አኽበር አላህ የተናገረ እንደሆነ አነሁ እኖኮ እኮ ረሱሉላህ ወኢዛ አኽበረ አነሁ ረሱሉላህ የአላህ መልእክተኛ መሆናቸውን አላህ የተናገረ እንደሆነ ኢላ አህለል ኪታብ ወደ አህለል ኪታብም ወይም እሳቸው የተናገሩ እንደሆነ ወደ አህለል ኪታብ የተላኩ መሆናቸውን ዋናው ተጂቡ አለይህም ጣዓቱ ነቢዩን መታዘዝ ምን ይላቸዋል? ግድ ይላቸዋል። አህለል ኪታቦችም ካነ ዛሊከ ሐቀን ይሄ እውነት የሚገባ ነገር ነው። ወመን አቀረ ምን ያለ ያረጋገጠ ሰው ይላል። ወመን አቀረ ያረጋገጠ ቢአነሁ ረሱሉላህ ነቢዩ የአላህ መልእክተኛ መሆናቸውን ያረጋገጠ ወአንከረ ከዛ ግን ምን አለ አስተባበለ እንደሆነ አየኩነ ሙርሰለን ኢላ አህልል ኪታብ ወደ አህለል ኪታቦች አልተላኩም ብሎ ያስተባበለ فهو بمنزلة የእሱ ስፍራ ቦታው እንደዚህ አይነት ሰው ነው እንዴት من يقول إن موسى كان رسولا። ሙሳ ነቢይ ነው ምሳሌ ነው የእሱ ምሳሌ እንደዚህ ነው አለ إن موسى كان رسولا። ሙሳ እኮ የአላህ መልእክተኛ ነበረ ግን ولم يكن يجب أن يدخل أرض ግን ولم يكن አልነበረም يجب ግድ የሚል አየድኩለ አርደ የሻም ሀገር ግን መግባት አልነበረበትም ቁጭ ብለው ፍርድ እየሰጡ ነው ማለት ነው ولا يخرج بني إسرائيل ولا يخرج። ማውጣትም አይገባውም በኒ እስራኤሎችን من مصر። ከምን ከሚስር ማውጣት አልነበረበትም። وإن الله لم يأمره بذلك አላህ እኮ በዚህ አላዘዘውም እንዲያስወጣ። ፍርድ እየሰጡ ነው እንግዲህ በሙሳ ላይ ወኢነሁ ለም ያእሙሩ ቢሰብቲ አላህ እኮ ሰብት ሰንበት የሚባል ነገርም አላዘዘውም። ወላ አንዘለ አለይህ ተውራት በእሱ ላይም ተውራትን አላወረደም፣ ግን ነብይ ነው ብለው እያሉ እንደሚሉ ሰዎች ነው። ወላ ከለመው አለ ጡር አላህ ደግሞ ጡር ላይ አላናገረውም ማንን ሙሳን ግን ጦርነ ጦር ላይ አናግሮታል አይደል? ይሄ ሁላ የተባለ እኮ እውነት ነው፣ ግን በተቃራኒ ነው ማለት ነው እነሱ የተረዱት። እንዲሁም እንደዚህ እንደሚል ሰው ነው ወመን የቁሉ እንደሚል ሰው ነው የዚህ ሰው ምሳሌ ነብዩ ነብይ ናቸው ብሎ ለአህለል ኪታቦች አልተላኩም የሚል ሰው ምሳሌው እንደዚህ ነው። እንዴት እነ ኢሳ ካነ ረሱላላህ ኢሳ እኮ ያላ መልእክተኛ ነበር። ወለም ዩብዓት ኢላ በኒ እስራኤል ግን ወደ በኒ እስራኤሎች አልተላከም ታዲያ ወደ የተላከው ያ በኒ እስራኤል እያለ ራሱ ሱብሃንአላህ ወላ ካነ የጂቡ አላ በኒ እስራኤል ጣዓቱ በኒ እስራኤሎች ደግሞ እሱም ባይታዘዙ ምንም አይ ግድ አይደለም እሱም መታዘዝ ወይነው ظلم اليهود ደግሞ እሱ የሁዶችን እኮ በድሏል ምናምን ብለው እንደሚሉ ሰዎች ነው ወአምሳሌ ዛሊከ ሚነል መቃላት እኚህን የመሳሰሉ የተለያዩ ንግግሮችን እንደሚናገር ሰው አለቲ ያቺ ሂየ ሚን አክፈሪል መቃላት በጣም ከሚያከፍሩና መጥፎ ንግግሮች ውስጥ የሚመደብ ንግግር ነው የሚናገረው። ወሊሃዳ ለዚህም ሲባል ቃለ ተዓላ አላህ ስብሓነሁ ወተዓላ ብሏል إن الذين يكفرون بالله ورسوله إن الذين يكفرون بالله ورسله ويريدون أن يفرقوا بين الله أن يفرقوا بين الله ورسله ويقولون نؤمن ببعض نؤمن ببعض ونكفر ببعض ويريدون أن يتخذوا بين ذلك سبيلا أولئك هم الكافرون حقا وأعتدنا للكافرين عذابا مهينا إن الذين النزع يكفرون بالله فالله يميكدوا ورسله በእሱም መልእክተኞች የሚክዱ ወዩሪዱነ የሚሹ አዩፈሪቁ በይነ አላህ ወሩሱሊህ በአላህና በመልእክተኛው መካከል መለያየትን የሚፈልጉ ወየቁሉነ ብለውም ይላሉ ኑእሚኑ ቢባዕድን በከፊሉ እናምናለን ወነክፍሩ ቢባዕድ በከፊሉም እንክዳለን እንደ መሽያቸው ነው የሚያመቻቸውን እየመረጡ የሚወስዱት ልክ ገበያ የገቡ ይመስል ማለት ነው ويريدون يشعلوا أن يتخذوا بين ذلك بزي معك الميازن سبيلا من من قد أولئك النرس يسوج هم الكافرون حقا بونة الناس من دنا على الله كهذه أنوش الناس ناتشو وأعتدنا الزقيتنا بالكافرين لما لكاريان أذابا مهينا أو راجون من أه؟ أو راج ምን ቅጣትን አዘጋጅተንላቸዋል ይላል هذا وصلى الله على نبينا محمد وعلى آله وصحبه وسلم